ይህ ክፍል አምስት የሲራ ትምህርት ነው። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ አልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሓበቲሂ አጅማኢን። ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በክፍል አራት ትምህርታችን ነቢዩ ሰለላሁ ዐለይሂ ወሰለም በበኒ ሰዒድ ሐሊመቱ ሰዓዲያ ጋር እየኖሩ እያሉ አንድ ክስተት እንደተከሰተ ጀመር አድርገን ለዛሬ ቀጥሮ ይዘን መለያየታችን ይታወሳል። ያ ክስተት ምንድን ነው? አልሐዲሳ የተከሰተው ነገር ሽቁ ሰድር የነቢዩ ሰለላሁ ዐለይሂ ወሰለም የልብ ቀዶ ጥገና መደረግ ነቢዩ ሰለላሁ ዐለይሂ ወሰለም በበኒ ሰዒድ እያሉ ኢብኑ ኢስሐቅ እንደዘገቡት ምናልባት ወፊ ሰነት ራቢአ ሚን መውሉድህ አላ ቀውል ልሙሐቂቂን ምናልባት በተወለዱ በአራተኛ ዓመታቸው እንደሆነ ሙሐቂቆች ወይም ደግሞ የታሪክ ተመራማሪዎች ይህን ጉዳይ በዚህ መልኩ አረጋግጠውታል። ወቃ ሀዲስ ሀዲታ ሼክ ቁሳድር በዚህን ጊዜ የልባቸው ቀዶ ጥገና ተደረገላቸው። كما رواه مسلم عن أنس رضي الله عنه أن رسول الله صلى الله عليه وسلم أتاه جبريل وهو يلعب مع الغلمان ساتشو كبني سعيد لجوش قال إيه تجاوتوا إيالو جبريل متاباتشو فأخذه فسرعه يزو مريت لا يستنياتشو فشق عن قلبه ልባቸውንም ሰነጠቀ ፈስተኽረጀ ልቀልብ ቀልባቸውን ከቀልብ አወጣ ከውስጥ ኦፕሬሽን ካደረጋቸው በኋላ ፈስተኽረጀ ሚንሁ ከልባቸው ውስጥ ማለት ነው ቀዶ አወጣ ምን አወጣ ቁራጭ ነገርም ማለት ነው የደም ደም የሚመስል ነገርን አወጣ فقال هذا حظ الشيطان هذا حظ الشيطان منك ይሄ የሰይጣን ድርሻ ነው፣ በአንተ ውስጥ ያለ የሸይጣን ድርሻ ነው በማለት ከልባቸው ውስጥ የሆነ ነገርን አወጣና ጣለው። ይህን ካለ በኋላ ጅብሪል ምን አደረገ? ثم غسله ከዛም በኋላ አጠበ። በወርቅ ሰሃን ላይ አስቀምጦ በዘምዘም ውሃ አጠበው። በዘምዘም ውሃ አጠበው። ثم لأمه أي ثم لأمه أي جمعه وضم بعضه إلى بعض ከዛም ወደ ነበረበት ቦታ መለሰው። የሸይጣን ድርሻ የሆነውን ነገር ቆሻሻውን ነገር ካወጣ በኋላ መልሶ ወደ ቦታው መለሰው። ثم أعاده في مكانه وجاء الغلمان يسعون إلى أمه يعني ልጆች እየሮጡ ወደ እናት ሄዱ። በጉዳዩ ተደናግጠው ማለት ነው። እየሮጡ ሄዱ። ጉዳዩን ለእናትየው ለሐሊማ ተናገሩ። ፈቃሉ ኢነ ሙሐመደን ቀድ ቁትል መሐመድ ተገደለ መሐመድ ተገደለ እያሉ ልጆች በጉዳዩ በተከሰተው ነገር ባዩት ነገር በመደናገጥ ለሐሊማ ነገሯት። فاستقبلوه وهو منتقع اللون أي متغير متغير اللون قال أنس وقد كنت أرى أثر ذلك المخيط في صدره እየሮጠች እሷም ወደ ነቢ ስለ ላሁ ሰለም አቀናች ፊታቸውም ተለዋውጦ አገኘቻቸው መልካቸው ተለውጧል አነስ ረዲየላሁ አንሁ ምን ብለዋል የዚህን ክስተት ፋና እኔ ከደረታቸው ላይ እመለከት ነበር ብለዋል። ይህን ክስተት አናስ ብኑ ማሊክ በረሱል ሰለላሁ ዐለይሂ ወሰለም ደረት ላይ ይመለከት እንደነበረ ገልጿል። አናስ ብኑ ማሊክ ከረሱል ጋር ሰለላሁ ዐለይሂ ወሰለም አስር ዓመት ሲካድማቸው ኖሯልና የማየት እድል ነበረው። እዚህ ጋር የምናየው በዚህ በነቢዩ ሰለላሁ ዐለይሂ ወሰለም በልባቸው ላይ በተደረገላቸው ኦፕሬሽን የሸይጣን ድርሻ ነው ብሎ ጅብሪል በዚህ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ማጽዳቱና ቀልባቸውን አጥቦ መመለሱ አላህ ሱብሓነሁ ወተዓላ እኚህን ሰው ለትልቅ ነገር እያዘጋጃቸው መሆኑ ግልጽ ሆነ ማለት ነው። ገና ከልጅነታቸው ከፊት ለፊታቸው ለሚጠብቃቸው ቁም ነገር አላህ ስብሓንሁ ወተዓላ በዚህ መልኩ እያዘጋጃቸው መጣ። ምክንያቱም የሸይጣንን ድርሻ ማውጣታቸው ከሸይጣን እንዳይተናኮላቸው፣ ማዕስያ እንዳይሰሩ፣ በሸይጣን እንዳይታለሉ ከዚህ ሊያቅባቸው ወይም በዚህ ጉዳይ ላይ እንዲረዳቸው ይህን አላህ ስብሓንሁ ወተዓላ አደረገ። ተሳካም። ነቢ ሰለላሁ ዐለይሂ ወሰለም በሕይወታቸው አንዳች ማዕስያ ፈጽመው አያውቁም። በማንም ላይ እንደምጫወተው ሸይጣን በሳቸው ጋር አልፎ ማያቀም ለዚህ ነው ከዚህ ከሸይጣን መጠበቅ እንዳለብን ቁርአንም የሚያስተምረን قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس هنا الله سبحانه وتعالى ያስተላልፍልናል። የሰው ልጆች ከዚህ አይነት ወስዋስ ሸይጣን መጠበቅ እንዳለባቸው፣ ምክንያቱም ሸይጣን አድው ነው፣ ለሰው ልጆች ጠላት ነው፣ የታወቀ ጠላት ነው። ይሄም መጠንቀቅ መቻል አለብን። እዚህ ሸይጣን የማንጠነቀቅ ከሆነ በሰው ልጆች ላይ ይጫወታል፣ እንደፈለገ ያደርጋቸዋል። ዛሬም እየተጫወተባቸው ያለው እሱ ነውና ማለት ነው። ለዚህ ነው ቁል አዑዙ ቢረቢ ናስ በሰዎች ፈጣሪ ይጠበቃለሁ፣ መሊክ ናስ የሰዎች ሁሉ ንጉስ በሆነው ኢላህ ናስ የሰዎች አምላክ በሆነው ከምን ሚን ሸር ልወስዋስ ልኸናስ ብቅ እልም ባይ ከሆነው ጎትጓች ሰይጣን ክፋት ክፉ ነው። እሱ የሰው ልጆችን ወደ ጀሀነም ለመንዳት ቆርጦ የተነሳ ነውና الذي يوسوس في صدور الناس ከዛ በሰዎች ልቦች ውስጥ የሚጎተግጥ የሆነው ምን አልጅነቲ ወናስ ከጋኔኖችም ከሰዎችም ሴጣን እጠበቃለሁ በል እንደተባለው ማለት ነው። ሴጣን ከሰውም አለ ከጅኒም አለ። እነዚህ የሰው ልብ ውስጥ እየገቡ ይወሰውሳሉ፣ ብቅልም እያሉ የሰው ልጆችን ለማጥፋት በሁሉም ነገር ውስጥ ማለት ነው እያሳመረ እያቀረበ ይሄ ተንኮል ይሄ የሸይጣን ተንኮል ረሱልን ሰለላሁ ዐለይሂ ወሰለም እንዳይነካቸው ከወዲሁ ተጠብቆ እንዲቆዩ ተፈለገና በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ከመጀመሪያውኑ እንደጠበቃቸው እንገነዘባለን ማለት ነው። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ኢላ ኡሚሂ ልሐኑን ወደ ተናፋቂ እናታቸው ደግሞ ተመለሱ። وخشيت عليه حليمة بعد هذه الواقعة حتى ردته إلى أمه የተከሰተው ነገር በጣም አስደነገጣት። ሐሊማ በጣም ትጓጓለች ለነቢዩ ሰለላሁ ዐለይሂ ወሰለም ባየችው በረካ ከሳቸው በሚታየው ነገር ሁሉ በከፍተኛ ደረጃ ትወዳቸዋለች። እሷና ቤተሰቦቹ ማለት ነው። ምክንያቱም ለነሱ ባለውለታ ናቸው ነቢ ሰለላሁ ዐለይሂ ወሰለም። በእሳቸው አማካኝነት ከፍተኛ የሆነ በረካን አግኝታለችና ጉዳዩ እሷ ጋር በቀላል መልኩም አይታይም። ጉዳዩ ስላስደነገጣት ይዛ ወደ እናታቸው ወደ መካ ሄደች። فكان عند أمه إلى أن إلى أن بلغ ست سنين سدست أمت إسكمولاتشو الناتاتشو زند دمو قيو ورأت أمينة وفاء الناتاتشو أمينة يا أباتاتشو يا أباتون النبي صلى الله عليه وسلم أبات عبد الله ሞት አስታወሰችና ለመዘየር ፈለገች። አንተዙረ ቀብረሁ ቢየስሪብ በየስሪብ የሚገኘው ቀብራቸውን ለመዘየር ፈለገችና ወደዛ አቀናች። ፈኸረጀት ሚን መካ ቃጢአተ ሪሕላ ተብልጉ ነሕወ ኸምሱሚአት ኪሎ ሜትር ወመዐሃ ወለደሃ አልየቲም ሙሐመድ ሰለላሁ ዐለይሂ ወሰለም ወኻዲመቱሃ እሙ አይመን ነቢዩንም ይዛ እንደዚሁም የእሷን አገልጋይ የሆነችውን እሙ አይመንን ይዛ አምስት መቶ ኪሎ ሜትር ርቀት ላይ የሚገኘውን መዲናን ወይም ደግሞ የስሪብን ይሄን ትልቅ በረሃ አቋርጣ የአብደላህን መቃብር ለመዘየር ወስና ጉዞ ጀመረች። ነቢዩ ሰለላሁ ዐለይሂ ወሰለም እንደምታወቀው እንግዲህ አባታቸው በህፃንነታቸው ሳይወለዱ እንደሞቱ ባለፈው አይተናል። አሚና አማቿንም ሙጠልብንም አስከትላለች። ለአንድ ወር አካባቢ ቆይታ በየስሪም ማለት ነው ልትመለስ ዝግጅት ላይ እንዳለች መታመም ጀመረች። ህመሙም እየባሰባት ሄዶ ጉዞ እንደጀመረች መንገድ ላይ ጠንቶባት ከመዲና ወደ መካ መመለስ ላይ በመመለስ ላይ እያለች መሃል አካባቢ ስትደርስ እዛው መንገድ ላይ ህይወቷ አለፈ። ثم اشتد حتى ماتت بالأبواء بين مكة والمدينة أبواء በሚባል አካባቢ በመካና መዲና መካከል ወደሚገኘው ቦታ በሚገኘው ቦታ ላይ ህይወቷ አረፈ አለፈ። ማን? የነቢዩ ሰለላሁ ዐለይሂ ወሰለም እናት አሚና። ማተ አቡሁ ወማተት ኡሙሁ አባታቸውም እሳቸው ሳይወለዱ ሞቱ፣ የቲም ሆኑ። እናታቸውም ሞቱ። ነቢዩ ሰለላሁ ዐለይሂ ወሰለም ሕይወታቸውን በየቲምነት መምራት ጀመሩ። ዑለማዎች ምን ይላሉ? የነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ማለፍ ያለ አባትና ያለ እናት መኖራቸው ሕይወታቸውን በዚህ መልኩ መምራታቸው ከምንም በላይ ከምንም በላይ የየቲሞች ጉዳይ ምን ያክል አሳሳቢ እንደሆነ እንዲገነዘቡ አድርጓቸዋል በተጨባጭ ማለት ነው ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም አና ወካፊሉ ልየቲም ከሃተይኒ ፊል ጀና ይሉ የነበሩት እኔና የቲምን የሚንከባከብ ሰው በጀነት ውስጥ እንዲህ በማለት ሁለቱን ጣታቸውን አንድ ላይ አንስተው የሚያሳዩ የነበሩት ከኔ ጋር ጎረቤት ነን በጀነት ከኔ ጋር አብሮ ነው እኔና የቲምን የሚንከባከብ ሲሉ የነበሩት ነቢ ስለ ሰለም ከዋህይ ብቻም ሳይሆን ከተጅሪባቸውም ጭምር ነው ይባላል። ኖረውበታልና ይህን ሀያት እሳቸው አልፈውበታል። በህፃንነት አባትን ማጣት የመሰለ አደጋ የለም ይላሉ እብኑ ከሲር። ከዚሁ ጋር ደግሞ እናት በምታስፈልግበት ወቅት ላይ እናትን ማጣት ደግሞ አብሮ ጉዳዩን እጥፍ ድርብ ያደርገዋል ማለት ነው። ይህን ሁሉም መራራ ህይወት ነው ያሳለፉት እኚህ ታላቅ ሰው። አላህ ስብሓንሁ ወተዓላ የፈለገውን ይሰራል። ያለ አባትና ያለ እናት ማደግ የቲም ሆኖ ማደግ ደግሞ ትልቅ ሰው ከመሆን እንደማያግድ ትልቅ ቦታ ከመድረስ እንደማያግድ የሚያመለክትም ነጥብ ነው። በርካታ ዑለማዎች በጣም ብዙ ሰዎች ትልልቅ ሰዎች ማለት ነው ከፍተኛውን ደረጃና ዝና ሊያገኙ የቻሉበት ታሪካቸውን ስንመረምር አብዛኞቻቸው ብዙዎቻቸው ለማለት በሚያስችል ደረጃ የቲሞች ነበሩ። በእናት እጅ ብቻ የሚያድጉ ነበሩ። አይከለክልም ለማለት ነው። ቁም ነገሩ እዛ ጋም አይደለም። ይሄም ደግሞ አብሮ ልታይ የሚገባ ነገር ነው። ከዚህ በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ህይወታቸው በማን እጅ ነው የሚወድቀው? አባታቸውን አተው እናታቸውንም ያጡት ከዚህ በኋላ ኢላ ጀድህ አልአጡፍ አዛኝና በጣም ሩህሩህ ወደ ሆኑት አያታቸው አጠገብ የመኖር እጣ ፋንታ ሆነ ካሁን በኋላ የእሳቸው ድርሻ። عاد به عبد المطلب إلى مكة ወደ መካ ይዟቸው ተመለሱ አብዱል ሙጠሊብ ይሄን ነቢዩ ሰለላሁ ዐለይሂ ወሰለም وكانت مشاعر الحنو في فو في فؤاده تربو نحو حفيده اليتيم الذي أصيب بمصاب جديد نكع الجروه القديمة فرق عليه رق لم يرقها على أحد من أولاده فكان لا يدعه لا يدعه لوحده, لوحده بل يؤثره على أولاده قال ابن حاشم كان يوضع لأبد المطلب فراشا في ظل القعبة فكان بنوه يجلسون حول فراشه حول فراشه ذلك حتى يخرج إليه لا يجلس عليه أحد من, من بنيه إجلالا له فكان رسول الله صلى الله عليه وسلم يأتي وهو غلام سبحان الله إني أزان روح يهونو آياتاتشو عبد المطلب نبي صلى الله عليه وسلم إزواتشو ود مكة تملسوا ወላጆቻቸውን ስላጡት ስለ ልጅ ልጃቸው አብዱል ሙጠሊብ ቀልባቸው በጣም አዘነ። የአባት ሞት ቁስሉ ሳይድን ከዚህ በፊት ማለት ነው ሌላ ቁስል መጥቶ ተጨመረባቸው። ሌላ ቁስል መጥቶ ጨመረባቸው። ሐዘናቸውንም እጥፍ ድርብ አደረገው። አብዱል ሙጠሊብ ብዙ ልጆች አሏቸው። ለማናቸውም የማያሳዩትን እዝነትና ርህራሄ ለነቢዩ ሰለላሁ ዐለይሂ ወሰለም ያሳዩ ነበር። ብቻቸውን አይተዋቸውም ነበር። ነቢዩን ከልጆቻቸው አስበልጠው ይንከባከባሉ። ከልጆቻቸው አስበልጠው ይንከባከባሉ። ኢብኑ ሂሻም እንደዘገቡት كان يوضع لعبد المطلب فراشا في ظل الكعبة بكعبة سر كعبة أجاب كعبة ما رنو كبتلاوة أجاب لاي የምነጠፍ ፍራሽ ነበራቸው አብዱል ሙጠሊብ የእሳቸው ልጆች በዚህ በምንጣፋቸው ዙሪያ ይቀመጡ ነበር ለእሳቸው ክብር ሲባል እሳቸው እስኪመጡ ድረስ ማንም ከፍራሹ ላይ ወጥቶ አይቀመጥም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በዚህ ፍራሽ ላይ ወጥተው ይቀመጡ ነበር። አጎቶቻቸው ሊያነሷቸው ሲሞክሩ እንኳን አብዱል ሙጠሊብ ይቆጡ ነበር። አብዱል ሙጠሊብ ይቆጡ ነበር፣ ይከለክሉም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ያው ልጅም ቢሆኑ ፈየቁሉ አብዱልሙጠሊብ ኢዛ ረአ ዛሊከ ሚንሁም ሲከለክሏቸው ተነሱ ብለው አጎቶቾች የነቢ ስ ስለም አጎቶች ሲቆጡ ሲያዩ ደኡ ተውት ይሄ ልጅ ደኡ እብኒ ሃዛ ፈወላሂ እነ ለሁ ለሸእነን ይሄን ልጄን ተዉት በአላህ እምላለው ይህ ልጅ አንዳች ድንቅ ነገር አለበት ይሉ ነበረ አብዱል ሙጠሊብ እስከዚህ ድረስ ነበር የምናገሩት። ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ወደፊት ሊሆኑ እንደሚችሉ ይገምቱ ነበር። ከዛ በኋላም በመፍራሻቸው ላይ ያስቀምጣሉ። ወየምሳህ ዛህረሁ ብየድህ የነቢዩን ሰለላሁ ዐለይሂ ወሰለም ጀርባን በእጃቸው ያብሱላቸው ነበረ፣ ይዳብሱላቸዋል። አብዱል ሙጠሊብ በነቢዩ ሰለላሁ ዐለይሂ ወሰለም ድርጊት በጣም ይደሰቱ ነበር ከሳቸው በሚያዩት ነገር ሁሉ ደስተኛ ናቸው በዚህ ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ولثمان سنوات وشهرين وعشرة أيام من عمره صلى الله عليه وسلم توفي جده عبد المطلب بمكة ليلة حزن دمو مدى በስምንት ዓመታቸው ሁለት ወርና በስምንት ዓመት ከሁለት ወር እንደዚሁም አስር ቀን ከእሳቸው ጋር ከኖሩ በኋላ በዚህኛው ቀን ላይ ደግሞ ማለት ነው እኚህ አያታቸው በመካ አረፉ ወረአ ቀብለ ወፋትሂ ከመሞታቸው በፊት አብዱል ሙጠሊብ ልጃቸው የነቢዩ ሰለላሁ ዐለይሂ ወሰለም አጎት የሆነው አቡ ጣሊብ ነብዩን እንዲያሳድጉ የእሳቸውን ጉዳይ በኃላፊነት እንዲወስዱ አማና ብለው አዳራ ብለው ለአቡ ጣሊብ አስረከቡ። ከመሞታቸው በፊት ይሄን አድርገው ነበረ። በአደራ መልክ ለአቡ ጣሊብ ከልጆቻቸው አቡ ጣሊብን መርጠው ለአቡ ጣሊብ አስረከቡ። ነቢ ሰለላሁ ዐለይሂ ወሰለም እናታቸውን አባታቸውን እንደገና በጣም አዛኝ የሆኑ አያታቸውንም አጡ። ከዚህ በኋላ ኢላ አምህ ሸፊቅ ክረሮ አጎታቸው ዘንድ ደግሞ መሆን ጀመሩ። ወነሐض አቡ ጣሊብ ቢሐቅ ብኒ አኺህ አላ አክመል ወጅህ አቡ ጣሊብ በተሰጣቸው አደራ አማካኝነት በራሳቸውም እንደዚሁ ሩህሩህ ነበሩና ይሄን የወንድማቸው ልጅ የማሳደጉን ተራ ለሳቸው ስለደረሰ የአባታቸው ደግሞ አደራም ስላለበት ከሚጠበቀው በላይ አደራቸውን መወጣት ጀመሩ። نبي محمد صلى الله عليه وسلم وضمه إلى ولده وقدمه عليهم واختصه بفضل بفضل بفضل احترام وتقدير قال نبي صلى الله عليه وسلم قال ዐለይሂ ወሰለም ከልጆቻቸው በተለየ መልኩ ነቢዩን ሰለላሁ ዐለይሂ ወሰለም በልዩ እንክብካቤም يازواچو አቡ ጣሊብ ከአርባ ዓመታት በላይ ለነቢዩ ሰለላሁ ዐለይሂ ወሰለም ጋሻና መከታ ሆነው አገልግለዋል። ለሳቸው ብለው በርካታ መከራዎችን ተቀብሏል። ብዙ ብዙ ነገሮችን አሳልፈዋል። የዚህ የአቡ ጣልብ ድርጊት ለነብዩ ሰለላሁ ዐለይሂ ወሰለም ያሳዩት ፍቅር ለነብዩ ብለው የሆኑት የከፈሉት መስዋዕትነት ወደፊት በስፋት የምናይና የምንዳሰስ ይሆናል። ለአርባ ዓመታት ከዛ በላይ ማለት ነው ነቢዩን ሰለላሁ ዐለይሂ ወሰለም ከጎናቸው በመቆም እሳቸው ግን ሙሽሪክ ሆነው ሞተዋል። ሂዳያ በአላህ እጅ ነው። በዚህም ጉዳይ ያሉ ትምህርቶች ወደፊት ይዳሰሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ህይወታቸውን መሩ። ሌላ አንድ ክስተት ነበረ። በክብራቸው በነቢዩ ስ ስለም ክብር ዝናብ የመለመን ابن الأسكر عند زقبت جلهما بن أرفطة من بلوال قدمت قدمت مكة وهم في قهد مكة برك እንደ ተመታች መካ መጣው ይላሉ። ፈቃለት ቁረይሽ ያ አባ ጣሊብ ቁረይሾች ምን አሉ? አቡ ጣሊብ ሆይ አሉ። አቡ ጣሊብ ሆይ አቅሐተል ዋዲ ወአጅደበል ዕያል فهلم فاستسقي ሸለቆዎቻችን ደረቁ፣ ረሃብም ጠናብን፣ ዝናብ ይለምኑልን አሏቸው። ከዛ አቡ ጣሊብ ሙሐመድን ሰለላሁ ዐለይሂ ወሰለም ይዘው ወጡ። ከልጆች መካከልም ነጥለው ወሰዷቸው። ጀርባቸውን ወደ ካዕባ አስጠጉ ልጁም ተጠመጠመበት ከሰማይ ላይ ምንም አይነት ዳመና ሳይኖር በቅጽበት ማለት ነው ከዛም ከዚህም በመምጣት ኃይለኛ የሆነ ዝናብ ዘነበላቸው የደረቁ ሸለቆዎች በሙሉ በወንዝ ወንዝ ሆኑ፣ በውሃ ሞሉ። አቡ ጣሊብ በዚህ ሁኔታ በነቢዩ ሰለላሁ ዐለይሂ ወሰለም ለምኖ ዝናብን አገኙ። በሱ ክብር ዝናብ አገኘን እያሉ የባል አልባ እንስቶች ጠበቃ የየቲሞች ተገን ማዕድ እያሉ ነቢዩ ሰለላሁ ዐለይሂ ወሰለምን ያወድሱ ነበር። አቡ ጣልብ وأبيض يستقى الغمام بوجهه ثمال اليتامى عصمة للأرامل إيالو يقتم الله نبر بزي مسرت ከአቡ ጣሊብ ጋር ህይወታቸውን መቀጠል ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄው እንደምትመለከቱት አቡ ጣሊብም የዚህን ሰው ታላቅነት ያወቁ ይመስላሉ። ከልጆቻቸው ለይቶ ነቢዩን ሰለላሁ ዐለይሂ ወሰለም ይዘው ሄደው ከአባ ጋር ለዚህ ድርጊት መጠቀማቸው የሚያሳየው አቡ ጣሊብም የረሱልን ሰለላሁ ዐለይሂ ወሰለም የሆነ ነገር እንዳላቸው የሆነ ነገር እሳቸው ጋር እንደምኖር ልዩ ሰው መሆናቸውን ማወቃቸውን የሚጠቅም ነው ማለት ነው። ወደፊትም ታሪካቸው ላይ እንደምናየው ይህንኑ የሚያረጋግጡ በርካታ አባባሎችን ሲጠቀሙም እናያለን። አቡ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም ሪሳላም አላስተባበሉም። አላህ ስብሓንሁ ወተዓላ አባት እናት ያጡ ነቢዩን በዚህ መልኩ ከልጆቻቸው አስበልጠው እየተንከባከቡ ልዩ ክብርና ልዩ ስፍራ እየሰጡ ነቢዩን ሰለላሁ ዐለይሂ ወሰለም ለቁም ነገር የሚያበቋቸው ተወዳጅ ሰዎችን ሰጧቸው ሰጥቶ በጥበቡ እያሳደጋቸው መሆኑንም እያየን ነው። ባረከላሁ ፊኩም። በቀጣይ ነቢዩ ሰለላሁ ዐለይሂ ወሰለም ምንድነው ያደረጉት? ከዚህ ቀጥሎስ ምን አለ የሚለውን ደግሞ አብረን ለማየት እንሞክራለን። የዛሬውን ደርስ ግን እዚሁ ጋር እናቆማለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።